በአንድ በኩል የዘመናዊ አምባገነኖችን ታክቲክ አውቆ ለመታገል በሌላ በኩል ደግሞ ዘወትር ተጨቋኝ ህዝብ ከመሆን ለመላቀቅ የመፍትሄ ሀሳቦች የዛሬው ስለ መፍትሄ ወደ ውጤት ሊያመሩ የሚችሉ ጎዳናዎችን እንድንመካከር ነው። ብናውቀው ኖሮ እስካሁንም ሀገራችን በዚህ አይነት ሁኔታ ውስጥ ባልቆየች ነበር። እንዲሁ ከተለያዩ ምንጮች ያገኘናቸውን ሀሳቦች ለማንሸራሸር ነው የዛሬው እንጂ ያን ነገር መሰረታዊ ችግርን በተመለከተ ተጽፎ የሚገኝም ጽሁፍ አይኖርም። ያንን ነገር ማግኘት ያለባቸው የአገሪቱን ለባላዊ ሁኔታ የሚያውቁ ያስተነተኑ የህዝቡን ስለልቦና በሚገባ የተገነዘቡ ያገባኛል የሚሉ መብት ፈላጊ ኃይሎች ጥናት አድርገው በህዝባቸው መሃል ሆነው የህዝባቸውን ትርታ ሰምተው በሚቀይሱት የጉዞ መስመር ነው የሚወሰነው። ግን መርሁን ማስቀመጡ ግን አመላካች ሊሆን ይችላል በሚል ግምት ብቻ ነው። እንጂ ከዚህ መድረክ መፍትሄ መጠበቅ አግባብነት ያለው አይደለም የምለውን ሀሳብ እንፈሳጅ ለማድረግ ብዬ ነው። ጉዞው ረጅም ነው፣ ጉዞው ረጅም ነው፣ ጉዞው ረጅም ነው። አስቸጋሪ መንገድ ትዕግስት ሚያሳጣ በጽናት ለመንጎድ አልጋ በአልጋ አይደል የሚመች የሚደላ አስቸኳይ እንዲሆነ አንድን ኃይል in principle አንድን ባላንጣ ጠላት የሚለውን ቃል እንኳን መጠቀም አልፈልግም ምክንያቱም አምባገነንም ይሁን ህግን ያፋለሰ ህግን ያጎደለ መሪ ቢሆንም የሀገሬ ሰው ነውና ይህንን ባላንጣ በመሽቀዳደም ማሸነፍ የሚችለው ደካማና ጠንካራ ጎኑን አጣርቼ ሳውቅ ነው በፖለቲካ ዓለም በማንኛውም መስክ ይህ ተፈላጊ criteria ነው የምንፎካከረውን ሰው የበደለንን አካል ደግሞ በዳይን አካል ጥንካሬና ድክመት ማወቅ ዝግጅትን ይወስናል። የምንሰንቀውን ስንቅ መጠንና ብዛት ይወስናል። ልንጓዝ ያሰብነውን ጎዳና ርዝመት እንድንለካ ያደርገናል። በምን ፍጥነት መጀመር እንዳለብን አዝግመን ጀምረን ነው ፈጥነን ጀምረን ነው በአጭር ጊዜ እንደምጨርሰው ሆነን ተጣድፈን መሃል መንገድ ሳንደርስ ተፍረክርከን የምንቆም እንዳንሆን ማለት ነው። ነገር ግን አምባገነን ስርዓት ለዚህ እንቅፋት ያስቀምጣል። እንቅፋቱም አምባገነኖች ህዝብን አፍኖ ስለሚይዙ፣ ሚዲያን ጨፍልቆ ስለሚይዙ፣ የህዝብ አንደበት የተዘጋበትና ሰው የሚያስበውን በትክክል የማይናገርበት ማን እንደወዳቸው ማን እንደምጠላቸው እንኳን ታዛቢው እነሱም ራሳቸው አውቁ። የማይወዳቸውም እንደመወዳቸው አስመስላል ከፍራቻ የተነሳ ማለት ነው ይህ የሚደረገውን ግምገማ የሚደረገውን ጥናት ውስብስብ ያደርገዋል አንደኛው ችግር ይሄ ነው ጠንካራና ደካማ ጎናቸውን ለመለየት ያዳግታል ማለት ነው ሁለተኛ ስለምጠሉ ከጥላቻ ነው የሚጀምረው አናሊሱ በጥላቻ የተጀመረ ጉዳይ ደግሞ ስሜትን ነው እንጂ የሚከተለው እውነታን የተከተለ አይደለም በጣም የጠላነውን አካል ቶሎ እንዲወገድልን ስለምንመኝ ሊወድቅ ተቃርቧል እንላለን ጠንካራ መሆኑን ልቦናችን ያውቀ ይሄ አንዱ ሌላኛው እንቅፋት ነው እንግዲህ ግምገማችን ከተጣመመ እና ያልተስተካከለ ከሆነ ደግሞ የተስተካከለ ግምት ስለሌለንና ስለምንወቅሰው ወይ ልንጥለው ስለምናስበው አካል ብቃትና ድክመት በትክክል ስለማናውቅ ዝግጅታችንም የተስተካከለ አይሆንም እዚህ ላይ ከስሜት የጸዳ እውነታን የተመረኮዘ ጥናት ማድረግ አንድን ህዝብ እመራለሁ የሚል አካል ግዴታ ነው ማለት ነው አምባገነን ይበድለዋል አንደበቱን ያዘጋል የህዝቡን አንደበት ያዘጋል የ information source ኡን ይዘጋበታል ይህ ሁሉ መደብ በጣጥሶ ነው ትክክለኛ ገጽታውን ለመረዳት መሞከር ያለበት ከዛ ይነሳል እንግዲህ ስለ ባላንጣው ነው ያወራሁት መጀመሪያ ግን አስፈላጊው የኔ ድክመት የኔ ጥንካሬ ምንድነው ምሎን assess ማድረግ አለበት የራሱን ድክመት አርሞ አምባገነን መንገድ እንዳገኝ ያደርጋል እንዳይመቸው ማለት ነው ቀዳዳዎቹን ሁሉ ይዘጋበታል ያ በእጁ ያለ ነገር ነውና ያምባገነን እንደዚህ ልጠና አያስፈልገውም information ዘጋ አልዘጋ ያኛው ጉዞ አስቸግረውም የራሱን ችግር በትክክል አቀጥሎ አውቆ በየት መንገድ መጥቶ እንደምከፋፍለው ኃይሉን እንደሚያዳክም ተረቶ ዝግጁ መሆን ከሱ የሚጠበቅ ነው ማለት ነው ይህ ወደ ዛሬው ያመጣኛል እንደ ተቃዋሚ አምባገነንን ለማስወገድ እንደምጣጣሩ ተቃዋሚዎች በአንድ ሀገር የሚነሱ ድርጅቶች ምን ማድረግ አለባቸው አምባገነን የሚሰራውን የደባ የተንኮል ስራ የሚያከሽፉ ስራዎችን መስራት አለባቸው። የነሱ ከነሱ ድክመት ማረም አለባቸው። ለአምባገነኖች የተመቻቻቹትን ነገሮች ማረም አምባገነን እንድፈራረቅበት የሚያደርጉ ባህሪዎች ምንድናቸው? ለአምባገነን የተመቻቸ የአንድ ህዝብ ባህሪ ምንድነው ብለናል። ያጉንበት ህዝብ ነው ማለት ነው። ካላጉንበት ለመፈናጠጥ ይቸገር ይቸገራል። ልፈናጠጥ የሚል ጀብደኛም ህዝብን አጎብዳጅ የሚያደርገው ያጉልበት የሚያደርገው ባህሪ ምንድነው እኩል መሆኑን የማይቀበል ህብረተሰብ ተረጋጭ ነው ብለናል አምባገነንን የመሰለ እጅግ አደገኛና አስቸጋሪ ኃይል ለመቋቋም ከፈለገ አንድ በጋራ መቆም መቻል አለበት በጋራ ለመቆም ደግሞ መከባበር አለበት እንዲከባበር እኩልነቱን መቀበል አለበት እኩልነን የምንጣጣረው ለጋራ ነፃነት ነው ለጋራ መብት ነው ይህንን አምባገነን ከጫንቃችን ላይ ባነሳን ጊዜ የምናመጣው የምንመሰረተው ስርዓት ለሁላችን እኩልነትን የሚያበስር በጋራ ተከባብረን የምንኖርበትን ሀገር የምንገነባበት ነው ካለ ሁሉም በንቃት በሙሉ ልቦና አብሮ ይሰለፋል ግን አምባገነንን የመሰለ አዳጋች የሆነ ባላንጣ አስቀምጦ እኔ በጣለሁ እኔ ምድር ተከተል የምል ከሆነ ግን እንደ ተከፋፈለ ይኖራል ማለት ነው ለአምባገነኖች መከፋፈል ሴራ የተጋለጠና አጎብዳጅ ይሆናል አጎንባሽ ይሆናል ማለት ነው ስለዚህ ከህብረተሰቡ ውስጥ የእኩልነትን መንፈስ የሚያስተባብሉትን አካሎች ማስተማር ተገቢ ነው የማያዋጣ መሆኑን እንዲረዱ ማንም ማንን እንደማይበት በአንድ ሀገር ውስጥ ያሉ ዜጎች የሀገሪቱ እኩል ባለመብቶች መሆናቸውን እያንዳንዱ ዜጋ መረዳት እንዳለበት ጠንከር ያለ ስራ መሰራት ይኖርበታል። ይህ ከተሰራ ዜጎች በአንድነት ለአንድ አላማ ቆመው አምባገነንን challenge ያደርጉታል፣ ይፈታተኑታል፣ መብታቸውንም ለማስከበር ተክተው ይሰራሉ ማለት ነው። ጉዞ ረጅም ነው። ጉዞ ረጅም ነው። ዳግም ነው አስቸጋሪ መንገድ ትዕግስት ሚያሳጣ በጽናት ለመንጎድ አልጋ በአልጋ አይደል የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ። ከዚህ ጋር በተያያዘ መንገድ በአንድ ሀገር የምኖር ህዝብ አንዱን ከሌላኛው አብልጦ የሚያይ ከሆነና ከአንድ ማህበረሰብ የሚመጣው ህዝብ የተሻለ ነው በተሻለ መንገድ ለሀገሩ ያስባል ከሌላው ማበረሰብ ግን የሚመጣው አቋሙ አጠራጣሪ ነው ሌላ አጀንዳ አለው የጀርባ አጥንቱ መመርመር አለበት የሚል ከሆነ መርምሮ ያበቃ ድረስ አምባገነን ይደላደላል እሱ መርምሮ ያበቃ ቀን ሌላው ወገኑ ትቶት ሄደዋል ብቻውን ከነምርምሩ ታቅፎ ቀራል ማለት ነው ምክንያቱም ቅድሙኑ ስፈልግ የነበረው የሌለን ችግር ነው ወገኑ ከሱ እኩል መሆኑን ላለመቀበል ብቻ ኤክስኪውዝ ነው እየፈለጋለው ጊዜውን እያጠፋለው በምረባና ሀገሪቱ በመጠቅም ነገር ላይ ስላልሆነ resource ን ያባክናል ከዚህ መታቀብ አንድን ህዝብ ወደ መፍትሄ ያቀርበዋል ማለት ነው ሁለተኛው መቻቻል ነው በአንድ ህብረተሰብ ውስጥ መቻቻል ለምን ያስፈልጋል ልዩነትን ማክበር ያስፈልጋል ልዩነት ውስጥ አንድነት እንዳለች ማወቅ ደግ ነው ብዙ ወደ በእድገት የተላመዱ ሀገሮች ልዩነታችንን ማወቃችን አንድ አደረገን ይላሉ የኔ ሀገር ጀብደኞች ግን ልዩነትን ማንሳት ይከፋፍላል ይላሉ ያለን ነገር አትራንሳ ነው የሚባለው ከዚህ ባህሪ ለመጠንቀቅ ጥረት እስካልተደረገና ይህ እስካልታዘመ ድረስ ሁሌ ለመከፋፈል ዝግጁ ነው ያለን ነገር ደብቅና አንድ እንሆናለን ነው እኔ ጥቁር የሆንኩትን ሰው አይ ቀይ ነኝ ብለ ከኔ ጎን ስትሰለፍ ብቻ ነው እኔ ወገንነትን ማውቅልህ ብለኝ ከሆነ እንግዲህ እንደገና ተወልጄ ቀይ እስከሆን ድረስ ብቻ ነው እንጂ ተስፋም አድርገው ከሱ ጋር ላለመቆም እንዲወስን ነው ምገፋፋኝ ማለት ነው ይህንን ልዩነትን ያለመገንዘብ ብና መካድ ወደ አንድነት እንደማመጣ ማወቅ እጅግ አስፈላጊ ነው መቻቻል ሌላው ሀሳብን ማንሸራሸር መድመድ ነው። በአሳዛኝ ሁኔታ ፌል አድርገናል። አምባገነን ብለን የምንወቅሰውን ያደግን ጋዜጠኞችን አስተረ የምናገር ሰው እስር ቤት ከተተ፣ ገረፈ ብለን ስናውግዝ ፓልቶክ ክፍል ከፍተን በ cyber space identity ያችን ሳይታወቅ ከዛ በስተጀርባ ቁጭ ብለን ከኛ የተቃረነ ሀሳብ ያለውን ሰው ban እናደርጋለን። ይህንን ባህል እስካላዘምን ድረስ ወደፊት መራመድ አንችልም መቻቻል ይሄ ነው ማለት ነው የማይቀመኝን ሐሳብ እስኪያንገሸግሸኝ ድረስ ቁጭ ብዬ ሰምቼ ምላሽ ለመስጠት ዝግጁ መሆንና ትዕግስት ያለኝ መሆኑ መረዳት ይህንን ውስጣዊ ስሜት ማድረግ እጅግ አስፈላጊ ነው በአንደበት መደጋገሙ አይደለም በፈተና ፈተናውን ተፈትኜ ማለፍ መቻል አለብኝ የማልወደውን ነገር ሰምቼ ያንን የነገረኝ ሰው አክብሬው በአክብሮት ሐሳቡን መንቀፍ መቻደል ማረጋገጥ የብስለት ምልክት ነው ወደፊት የሚያስገድ ነው ያ ካልሆነ አንባን ባገነን ምንም የሚሻል አይደለም ማለት ነው በአንድ ዜግነት ትን በተመለከተ በአንድ ነገር በምንኖርበት ጊዜ እኔ የምለውን ነገር ሌላኛው የማለት መብት እንዳለው ማወቅ አለብኝ እኔ ታሪኬን አጉልቼ ስናገር ሌላኛውም የራሱን ሊያጎላ እንደምችል መረዳት አለብኝ አይ እኔ ያለኝን ቨርሽን አጎላለሁ ያንተን ግን ማድመጥ አልፈልግም ካልኩኝ ልዩነትን እያሰፋው ያለሁት እኔ ነኝ ወደ አንድነት የሚያመጣኝ አይደለምና ይህንን የመሰለውን ቀዳዳ መድፈን መቻል ላምባግነን መውደቂያ ምክንያት ይሆናል አንድነትን ያመጣልና ከዚህ የምቀጥለው በህዝብ መካከል መተማመን ብለናል ቡና ያጠጣል ይቀባበላል ለሰርግ አብሮ ይሄዳል ደስታውንም ሀዘኑንም ይካፈላል አንድ አይከባበሉም ስንል ምን ማለት ነው በፖለቲካ ዓለም ሲመጣ ግን ለየት ይላል በአንድ ሀገር ህዝብ ውስጥ በጋራ በሪሶርስም ሆነ በስልጣን እኩል ለማድረግ እኩልነታችንን ስንቀበል ተማመንን ተከባበርን ማለት ነው አንዱ አንገቱን ደፍቶ በታሪክ አጋጣሚ በተፈጠረ ስተትም ይሁን በማንኛውም የተዛባ ያኗኗር ዘዴ አንደኛው የበታችነትን ተቀብሎ ሌላኛው የበላይነቱን አረጋግጦ ለረጅም ጊዜ ከግኖረ ያ አይነት ስርዓት ህዝቡ ኮንሸስ እየሆነ ሲመጣ ይቀየራል ከዚህ ቀደም የበታችነቱን ተቀብሎ የኖረው ህዝብ በአንድ ዘመን አይ ከእንግዲህ በዚህ መንገድ መቀጠል አልችልም ባለ ጊዜ ሌላኛው ወገኑ ከዚህ ቀደም የተሰራውን የታሪክ ጥፋት ተገንዝቦ ይህንን ወገኑን አክብሮ በጋራ በኩልነት ለመኖር ዝግጁ መሆን ይኖርበታል ይህ በታሪክ አጋጣሚ በተፈጠረ ስተት የበታች አድርጎ ወስዶት የነበረው ከቤተሰቡ ከምንም ይሰማ የነበረው ታሪክ ውዳቂ መሆኑ ተገንዝቦ ከወገኑ ጋር እኩል መሆኑን አውቆ ይህ ወገኑ ከሱ እኩል ለአገር ተቆርቋሪ ከሱ እኩል በአገር ባለቤትነት ያለው የአገሩን ንብረት ለመቋደስ በአገሩ የስልጣን ሁኔታ እኩል ለመሳተፍ መብት እንዳለው መቀበል መቻል ይኖርበታል ያንን ካልተቀበለ እተማመናለሁ ብልም ከንቱ ጉንጫ አልፋ ነው ማለት ነው በዚህ አይነት ሁኔታ የምንኗኗር ህዝብ የተከባበረ ህዝብ ነው የሚሆነው ያንን ያጣ ግን ሁሌም ተከፋፍሎ ጎሽ ምን ነው ሌላኛው ስረገጥ እኔን ስለጠኝ የነበረ ነው እኔን ሲያስተናንሰኝ የነበረ ነው ማንነቴን ያልተቀበለ ነውና ይረገጥና ወድቆ ሊየው ይላል ሌላኛው ረጋጩ ይመቸዋል ያንን ረግጦ ካበቃ በኋላ ለሌላኛው ደግሞ በተራው እሱንም በማይነሳ መልክ ያንበረክከዋል ማለት ነው ይህ እንዳይሆን ይህንን ካረመ አንድ ህብረተሰብ ለጠላት አይበገርም ህዝባዊ ተቋማትን ማደራጀት መቻል ያስፈልጋል እንዴት አምባገነኖች አይፈቅዱም በምን መልክ ነው የሚደራጀው እነሱ ስለወደዱ አይደለም በኤዥያ ውስጥ ሰዎች ያደራጁት ግን ፈተናውን አልፈው ነው አስፈላጊነቱ መገንዘብ ነው መጀመሪያ ህዝባዊ ተቋማት አስፈላጊ ናቸው ወይ አባገነኑ በሚያደራጀው ውስጥ ዘልቆ መግባት ነው ብዙ ጊዜ ምንድነው የሚደረገው ይሸሻል ለነሱ መሳሪያ መሆኑን ስለሚያስብ አዋቂዎች በሳል የሆኑ የህብረተሰብ ክፍሎች በሸሹ ቁጥር አምባገነኖች ለጥቅም ያደሩ ሰዎችን ነው የሚያሰባስቡት ይህንን እድል መንፈግ በጣም ያስፈልጋል እያንዳንዱ ዜጋ ሀገሩን በተለያየ መስክ ማገልገል አለበት አንድ ስርዓት አምባገነን ቢሆንም በውስጡ አዋቂ የሆኑ ለሀገር የሚያስቡ ሰዎች በብዛት ከተሰገሰጉ ሊደርስ የሚችለውን አደጋ እንኳ ይቀንሳሉ የታዘዘውን ትዛዝ ሙሉ በሙሉ እንዳይፈጸም አንቆ ይዛሉ በተለያየ ደረጃ ይህንን ማድረግ እጅግ አስፈላጊ ነው ብዙ ጊዜ ግን የሚደረገው አይ እኔ ከዚህ አምባገነን ስርዓት ጋር ምንም የሚያመሳስለኝ የለም ይልና በሰል ያለው አካል ይብቃል ጥቅም ፈላጊው ያንን opportunity ለማግኘት ብቃትና የሞራልም ሆነ የእውቀት ችሎታ የሌለው እዛ ውስጥ በመሰክሰት ለጥቅሙ ስል ብቻ የታዘዘውን ሁሉ እየፈጸመ ወገኑን ይበድላል ይህንን አጋጣሚ መዝጋት የእያንዳንዱ ዜጋ ግዴታ ነው ይህን ደግሞ የሚደረገው የሀገር ጉዳይ ነውና ከአምባገነንም ጋር መስራት የግድ መሆኑን ማወቅ ያስፈልጋል አንድ አንድን ሀገር በእነሱ እጅ ጥሎ እነሱ እዛ ማዶ እኛ እዚህ ማዶ ተብሎ አይደለም ያስቆነ ድረስ ከህዝቡ መሃል የሚመቻቸውን በጥቅም ሊያታልሉት የሚችሉትን በማስተራራት ሊይዙት የሚችሉትን አካል ይዘው ህዝብ ለሚያጎሳቁሉ መሰግሰግ ነው ማንን ማመን እንደሚችሉ ማንን ማመን እንደማይገባቸው ሊያውቁስ እንዲቸገሩ ማድረግ ነው ይሄ challenge ማድረግ ያስፈልጋል ምክንያቱም እነሱ በተቃዋሚ መካከል እየገቡ ስለመከፋፈሉ ተቃዋሚውን ደግሞ የድርሻውን በዜግነቱ ያለ መከፋፈል ብቻ ሳይሆን እነሱንም ማንን ልመን ማንን አለመን የሚለውን ጥያቄ ፐዝል እንዲሆንባቸው ማድረግ ያስፈልጋል ማለት ነው የፖለቲካ መብትን ጉዳይ ህብረተሰቡን ማስተማር ነው ብዙም ጊዜ የሚደረገው ስተት ምንድነው መሪ በተመሪነቱ ብቻ ሁሌ እየተመለከ ሊኖር ይፈልጋል የተቃዋሚ ቡድን መሪ ህዝቡን በፖለቲካ ትምህርት አያስታጥቅም ተተኪውን አያዘጋጅም ለዚህ pressure ማድረግ መቻል አስፈልጋል ደጋፊው ማሰብን መመራመርን ስለ ሀገር research ማድረግን ለመሪ ትቶ እሱ ማሰቡን ሁሉ ለነሱ አስረክቦ ተመቻችቶ በደጋፊነት መኖሩ ተገቢ አይደለም ይሄ የዜግነት ግዴታ አይደለም አንድ ዜጋ ኃላፊነትን መሸከም መቻል አለበት በፖለቲካ ዓለም የሚያዋጣውን የማያዋጣውን ለመረዳት ጥረት ማድረግ ይኖርበታል ይሄ የሁሉም ዜጋ ግዴታ መሆን አለበት መብቱን ያወቀ ህብረተሰብ በቀላሉ አይንገላታም የጣመሙ ፖሊሲዎች ወጥተው ፕሮፓጋንዳ ቢነዛ አይ ይህንን አውቃለሁ የተጣመመ ፖሊሲ ነው ይላል ያን ካልሆነ ግን ይነዳል ከዚህ ራሱ መጠበቅ የቻለ ህዝብ አምባገነንን እንቅልፍ ያሳጣል አምባገነን compromise እንዲያደርግ ያደርጋል ወደ ዲሞክራሲ በሰላምና ብዙ ጸብ ሳይኖር ቀውጢ ሁኔታ በአንድ ነገር ሳይሰፍን እንዲሸጋገር ያደርጋል ወድቃሚ ነው ዳገት ነው ተራራ ሜዳ ቁልቁለት ነው ሸንተረር ነው ጋራ ቁጥቋጥ የበዛበት ሾ የሞላበት እግርሚያ ደሙ ጋሬጣ እንቅፋት መነሻ ማሰብ ሳናቋርጥ ጉዞ ረጅም ነው ጉዞ ረጅም ነው